الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ጥያቄ ልጠይቃችሁ ኪታቡል ሐጅ እሺ ብስሚላህ الرحمن الرحيم ኪታቡል ሐጅ ሐጅን የተመለከተ እናያለን ኪታቡል ሐጅ ኪታቡል ሐጅ ሀጅ ማለት ሉገተን በቋንቋ ደረጃ ወይንም ጥሬ ቃሉን ስናየው አልቀሱ ማሰብ ማለት ነው። ማሰብ ኸሊል ምን ይላሉ? ከስረቱል ቀስዲ ኢላ ሙዓዘም ወደ ሆነ ወደ ተከበረ አቅጣጫ ፍላጎትን ማሳየት ሀጀ ይባላል። ሀጅ ይባላል። ማሰብ ማለት ነው። ወደ ተከበረ አቅጣጫ ማሰብ ሀጅ ይባላል። ሐጅ ረጁሉ ኢላ ከዛ ይባላል። አሰበ ማለት ነው። የዲክሽነሪ ቃሉን ስናየው ጥሬ ቃሉን ስናየው ወፊ ሸርዕ በሸሪዓ ትርጓሜ ደግሞ አልቀስዱ ኢለል ቤት አልሐራም ወደ ቤቱላህ አስቦ መንቀሳቀስ ማለት ነው። ቢአዕማል መክሱሳ ልዩ በሆነ ስራ ወፊ ወቅት መክሱስ ልዩ በሆኑ ጊዜያቶች ማለት ነው። የሀጅ ጊዜያት ምን ምን ናቸው? መካንዬ ነው ወቅትዬ ነው። የሀጅ ጊዜ ምን ምን ናቸው? የሀጅ ጊዜያትን አታውቁም? የሀጅ ጊዜያቶች ሁለት ወር ከአስር ቀን ናቸው አይደል? ሸዋል ዙልቀዒዳና ዙልሒጃ አስሩ ቀናት እነዚህ የሀጅ ወራቶች ይባላሉ። ሸዋል ከረመዳን ቀጥሎ ያለ ማለት ነው። ሸዋል ዙልቀዒዳና ከዙልሒጃ ቀጥሎ ካለው አስሩ ቀናት ሁለት ወር ከአስር ቀን ይቺ የሀጅ ጊዜ ትባላለች። የሀጅ ወራቶች ጊዜያቶች ይባላሉ እነዚህ መጀመ وهو ركن من أركان الإسلام ከኢስላም መሰረቶች ውስጥ ይመደባል አይደል? የኢስላም أركان الإسلام ስንት ናቸው? ከምሳ ባዕደ ሸሃደተይን ቀጥሎ ማን ነው? ሶላት ከ شهادتين ቀጥላ ሶላት ናት። ለዚህም እሷን የተዋት አደጋ ውስጥ የሚገባው حتى كفر ደረጃ የሚያደርሱ እነዚህ ነው። በሁለተኛ ደረጃ ማን የተጠቀሰው? ዘካ ዘካ ነው። ዘካን ሁለተኛ ደረጃ ነብዩ عليه الصلاة والسلام አድርገውታል። ለምን? ቁርአን ላይ አብሮ ነው የሚወሳው። አቂሙ ሶላተ ወአቱ ዘካተ። ከዛ ቀጥሎ ምንድን ነው? ወሶሚ ረመዳን ነው አይደል? ረመዳንን መጾም ይህም ከሀጅ ቀደም ብሎ ከዘካ በኋላ ነው የተጠቀሰው። ለምን ሲባል በአመት አንድ ጊዜ ነውና። እንደገና ወሐጅል በይቲ በይቱላህን መሐጀጅ መን ይስተጣ ኢለይሂ ሰቢላ ሐጅን መጨረሻ ለምን ተደረገ ከተባለ በእድሜ አንድ ጊዜ ብቻ ነው የሚወጣው። በእድሜ አንድ ጊዜ ብቻ ነው የሚወጣውና ስለዚህ وأول فرض መጀመሪያ فرض የተደረገው سنة ست እንደ جمهور جمهور العلماء ዘንድ በስድስተኛው ዓመተ ሂጅራ ነው ተብሏል። ወቂለ ሰና ሲትና ዓሽር በአስረኛው በዘጠነኛው ዓመተ ሂጅራ ነው ሀጅ የተደነገገው ተብሏል። واختاره ابن القيم في الهدى الهدى የሚባለው ኪታባቸው ላይ ኢብኑ ልቀይም ይሄንኛውን ترجيح አድርገውታል። ምን የሚለው በዘጠነኛው በአስረኛው ዓመተ ሂጅራ ነው ሀጅ የተደነገገው። ነብዩም በዘጠነኛው ሀጀተል ወዳዕን ሲያደርጉ ነው ሀጅ የጀመሩት አይደል? ከዛም በኋላ ጀምሮ ነው ይላሉ። ይሄንን ራጅህ አድርጉታል ኢብኑ ቀይም። ለማንኛውም ስለ ሐጅ ነው የምናየው። ባቡ ፈድልህ ታላቅነቱን ትሩፋቱን ስለ ትሩፋቱ ስለ ሐጅ ትሩፋቶችና እንትኖች ታላቅነት ማለት ነው አረጋት ወበያኒ መንፉሪዶ አለይህ የተደነገገበትንም ሰው እንመለከታለን። ወበያን ማብራሪያ እናያለን። መንፉሪዶ አለይህ የተደነገገበትና የወጀበበትንም አካል እናያለን። አን አቢ ሁረይረተ ረዲየላሁ ተዓላ አንሁ عنه ان رسول الله صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ። አቡ ሁረይራ በተናገሩት ማለት ነው። ነብዩ አለይሂ ሰላቱ ወሰላም ረሱላህ እንዲህ ይላሉ። አልዑምረቱ ኢለል ዑምራ ዑምራ እስከ ዑምራ ድረስ ከፋረቱ ሊማ በይነሁማ መካከላቸው ላለው ወንጀል ማራገፊያ ይሆናሉ ብለዋል። ነብዩ አለይሂ ሰላቱ ወሰላም አልዑምረቱ ኢለል ዑምራ ዑምራና ሀጅ መካከል ልዩነት አለ። ሐጅ ማለት በእድሜ አንድ ጊዜ ወጅብ ነው። ለሱ ደግሞ ምን አለው ጊዜ አለው። የተለዩ ጊዜያቶች ማን ማን ናቸው ብለናል። ሸዋልና ሸዋልና ዙልቀዒዳ ዙልሂጃ አስር ቀን። ለዑምራ ግን ጊዜ የላት ጊዜ የለውም፣ ገደብ የለውም። ይደረጋል ሁል ጊዜ ዋጅብ ነው ወይ ዋጅብ አይደለም ያለውን ራጂህ አድርጓል። ዋጅብ ነው የሚልም አለ ዋጅብ ነው የሚልም ሐዲስ አለ። ዋጅብ አይደለም የሚል አለ። ሁለቱም ተያይዘው ቦዒት ናቸው ነው የሚሉት ዋጅብ የሚለውም ضعيف ነው፣ ዋጅብ አይደለም የሚለውም ضعيف ነው። ስለዚህ ምን አድርገዋል? ሱና ነው የሚሆነው እንጂ ዋጅብ አይደለም የሚለውን ዑለማዎች እናያለን ኢንሻአላህ አቋል። ለማንኛውም ዑምራ ማለት የሚሰሩ ሶስት ስራዎች ናቸው። ኢህራም ያደርግና ሰውየው ጠዋት ሰባት ጊዜ ካዕባን ይጠውፋል። በዛው ወጥቶ በይነ ሶፋ ወል መርዋ ሰባት ጊዜ ይመላለሳል። ከዛ ጸጉሩን ይላጫል ወይ ያሳጥራል። ይሄ ነው ዑምራ ማለት በቃ ሌላ ምንም ነገር የለውም። ሐጅ ነው። ውቁፈል አረፋ፣ መቢት ቢልሙዝደሊፋ፣ ረምየል ጀመራት፣ ዘብህ ምናምን ይሄ ሁሉ የሚያስፈልገው ሐጅ ነው። ኡምራ ግን በቃ ረካዓትን የመስገድ ያክል በጣም ቅርብ ነው። እዛው ኢህራም ታደርግና ነዊቱል ዑምራ ብለህ ኢህራም ታደርግና ምን ታደርጋለህ? ከአባን ስንት ጊዜ ጽሁፋለህ? ሰባት ጊዜ። ከዛ ቀጥሎ ምን ምን እናደርጋለን? በይነ ሶፋል መርዋ ሰባት ጊዜ መመላለስ። ከዛም በኋላ ምን ማድረግ ነው? ጸጉሩን ማሳጠር ወይ መላጨት። አለቀ ዑምራ ማለት ነው። ገባህ ወጣህ ማለት ነው። ሌላ ስራ የለውም። በጣም ቀላል ስራ ማለት ነው ዑምራ ማለት ለማንኛውም ቃል አልዑምረቱ ኢለል ዑምራ ከዑምራ እስከ ዑምራ ድረስ ያለው ማለት ነው። ሌላ ዑምራ አድርጎ እዛኛው ዑምራ ድረስ ሁለት ዑምራዎች ካደረግ መካከላቸው ላለው ከፋረቱ ሊማ በይነሁማ መካከላቸው ላለው ከፋራ ወንጀልን ማራገፊያ ይሆናሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። ወልሐጅ ልመብሩር ተቀባይነት ያለው ሐጅ አላህ የተቀበለው ሐጅ ጥሩ የሆነ መልካም ሐጅ ለይሰ ለሁ የለውም ጀዛኡን ክፍያ የለውም ኢለል ጀና ጀነት እንጂ ይላሉ ነብዩ አለይሂ ሰላቱ ወሰለም። ታላቅ ማዕረግ ታላቅ ስጦታ ነው። ሐጀል መብሩር ሐጀል መብሩር ምልክቱ ምንድነው ከተባለ ሐጀል መብሩር ማለት ሐጅ አድርጎ ተቀባይነት ያገኘ ሰው ሐጀል መብሩር የሆነለት ሰው ማዕሲያ አይሰራም ከዛም በኋላ በጣም ቁጥብ ይሆናል። እያንዳንዱ ነገር ላይ ኸይራት ኸይራት ወደ ተውበት ይመጣል፣ በዲኑ ላይ ጠንካራ ይሆናል ብለዋል። አንድ ሐጃጅ ሐጁ መብሩር ሆኖለታል፣ አላህ ተቀብሎለታል። አላማው በኢስላሙ ላይ ጠንካራ ይሆናል ብሏል። ስለዚህ ከኡምራ እስከ ኡምራ ከፋረቱ ሊማ ቤነሁማ መካከላቸው ላለው ወንጀል ማራገፊያ ይሆናሉ። ሁለት ኡምራ ሲያደርግ በዚህኛውና በዛኛው መካከል ማለት ነው። አልጁሙዓት ለጁሙዓ ሌላ ቦታ ደግሞ አለ ሌላ ወልሐጅ ልመብሩር ተቀባይነት ያለው ሐጅ መልካም ሐጅ አላህ የተቀበለው ሐጅ ወንጀል ያልተቀላቀለበት ሐጅ ይሄ ሐጅ መልካም ሐጅ ማለት ነው። መልካም ሐጅ ሐጅ መብሩር ለይሰ ለሁ ጀዛእ ክፍያ የለውም ኢለል ጀና ጀነት እንጂ ሐዲሱ ሙተፈቅ ዐለይህ ቡኻሪ ሙስሊም ዘግበውታል። መብሩር ማለት ኃይል መቅቡል ማለት ነው። አላህ የተቀበለው ሐጅ ወንጀል ያልተቀላቀለበት ሐጅ። ይህ ምልክቱ ምንድን ነው ያልነው? ሰውየው ከዛም በኋላ ኸይረኛ ይሆናል። ሐጅ አድርጎ የመጣ ሰው እዲኑ ላይ ጠንካራ ሆኖ እንጂ እዲኑ ላይ ስልተሰሰሰ አይቻልም። ሐጁ በጣም መቅቡል ሆኖለታል ማለት ነው። ስለዚህ ጀዛኡ ደግሞ ሌላ የለውም ኢለል ጀና ጀዛ የለውም ማለት አይደለም። በጣም ለማካበድ አገባብ ነው። ለይሰ ለሁ ጀዛ ሌላ ክፍያ ያለው እንዳይመስል ከጀነት አፍሉሃ ሄል ማንም ሰራ የሆነ خيرات ሰራ ጂሃድም ተወጋ ምንም ሆነ ምን መጨረሻው የሁሉም ዓላማና ግቡ ምንድን ነው? الجنة ከጀነት ነው። ሐዲሱ ሙተፈቅ አለህ وعن عائشة رضي الله تعالى عنها قالت عائشة تلالي قلت يا رسول الله يا الله ملاك النساء አልአለኒሳ ጅሃድ በሴቶች ላይ ጅሃድ አለን ብዬ ጠየቅኳቸው አለች። ጅሃድ አለባቸውን አልኳቸው። ቃለ ነዓም እንደታ አዎ ጅሃድ አለባቸው። አለይህነ ጅሃዱን ጅሃድ አለባቸው። ላቂት አለፊ ባይሆን ግድያ የሌለበት ነፍስ ማጣት የሌለበት መገዳደል የሌለበት ላቂት አለፊ ጦርነት የሌለበት ጅሃድ አለባቸው። እሱም ማነው? አልሐጁ ወልዑምረቱ ሐጅና ዑምራ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም የሴቶች ጅሃድ ሐላል ኒሳኢ ጂሃድ ጂሃድ አለባቸው ቃለ ናም አዎ አለባቸው አለይህነ ጂሃድ ጂሃድ አለባቸው ላቂት አለፊ ጦርነት ውጊያ እርቂት የሌለበት መሞት የሌለበት አልሐጅ ወልዑምራ እሱም ሐጅና ዑምራ ነው ረዋሁ አሕመዱ ወብኑ ማጀህ ወለፍዞ ለህ ነው ወኢስናዱሁ ሶሒህ ሰነዱም ሶሒህ ነው በጣም ጠንካራ ሰንሰለት ነው የሐዲሱ ዘጋቢዎች ማለት ነው ወአስሉሁ ፊ ሶሒህ የዚህ ሐዲስ እንትኑ መሰረቱ صحيح ውስጥ ይገኛል ቡኻሪ ውስጥ ማለት ነው በጣም ጠንካራ ሐዲስ ነው في صحيح البخاري ሐዲሱ ደሊሉን አላ ውጁቢል ዑምራ ሌላ ያደርጉታል። ለማንኛውም በሴቶች ላይ ያለው ጂሃድ ሐጅና ዑምራ ነው። ጂሃድ በሚል አገናኙ ጂሃድ ጂሃድ فيه مشقة በጣም አስቸጋሪ ነው። ሐጅም فيه مشقة አስቸጋሪ ነው። ጂሃድ ከቤተሰብ የምትለይበት ነው። ሐጅም ከቤተሰብ መለያ ነው። ያም ውጣ ውረድ አለበት፣ ይሄንኛውም አለበት። ያንኛውም ገንዘብ ታወጣበታለህ፣ ይሄም ገንዘብ ታወጣበታለህ። ያን ጉልበት ታወጣበታለ፣ ይህም ጉልበት ታወጣበታለ። ባይሆን ይሄንኛው ላይ ሞት የለም ማለት ነው። ጦር መማዘዝ፣ ሰይፍ መማዘዝ የለበትም። ያ ብቻ ነው የሚለኝ። በሴቶች ላይ ጂሃድ አለ ወይ? نعم አለ አለ። ምን ሊያደርጉ ይችላሉ? አጋጣሚ ጂሃድ ዓለም ላይ ጭራሽ አይሳተፉም ማለት አይደለም። ሕክምና ሊሰጡ ይችላሉ። ለጠማቸው ውሃ ሊያቀርቡ ይችላሉ። የተለያዩ information ሊሰጡ ይችላሉ። ብዙ ቦታ ላይ ይሳተፋሉ። ሱሜዳን ጂሃድ ራሱ على الحقيقة ማለት ነው። ከማ ፈዓለት ሰሐቢያት የውመ ኡሁድ እንዳደረጉት ማለት ነው። ሰሐባ ሚስቶች አድርገዋል። ህክምና ሲሰጡ ነበር ጂሃድ ላይ እና አለባቸው ወላኪን ወላኪን ሴቶች ሪቅተተል ጀሰድ የሰውነት ሰውነታቸው አይችልም psychological ም አይችልም መንፈሳቸውም ድክመት ስላለው በዋናው ጦር ሜዳ ውስጥ አይቀላቀሉም። ولكن እንደማ አንድ የሙስሊም ሀገር በቃ ጥላት ከቦ የማያዳግም እርምጃ ወይንም ሊጨርስ ከመጣ የዛን ጊዜ ሁሉም فرض العين ነው የሚሆንበት። እነሱም دفاع ያደርጋሉ እንደዚህ አይነት ጂሃድ ካለ ተመስ ማለት ነው። نعم عليهن በእነሱ ላይ ጂሃድ ጂሃድ አለባቸው ላቂት አለፊ ጦርነት የሌለበት እሱም الحج والعمرة ነው አሉ ነብዩ عليه الصلاة والسلام። ጂሃድና ጂሃድን አገናኝታል ነብዩ عليه الصلاة والسلام። አዎ ጂሃድ አለባቸው አሉ። ለምን ጂሃድ ብለው ጠሩት? ይሄ ጂሃድ ብሎ የተጠራበት ሉገተን መጃዝም የሚሉት ይሄ የቅኔ አጠቃቀም እንጂ direct ሐጅና ዑምራ ጂሃድ ነው ማለት አይደለም። ولكن የሚያገናቸው የሚያገናኛቸው ነገር ስላለ ነው። መሐመድ አንበሳ ነው አለ። ለይሰ ሁወ አንበሳ ነፍሱ አንበሳ አይደለም። አንበሳ የሆነበት ነገር አንበሳ ጋር የሚያገናኘው ነገር አለና አሸጃዓ ጀግንነት፣ ጉልበት ምን የሚባል ነገር ማለት ነው። እንደዛ ነው ጂሃድ የተባለው ሐጅና ዑምራ እዚህ ነው። رواه أحمد وابن ماجه واللفظ له وإسناد صحيح وأصله في صحيح البخاري እና አልሐጅ ወልዑምረቱ በሴቱ ስላለባቸው ብለው ሲናገሩ ነብዩ አልሐጅ ብቻ ብለው ዝም አላሉም። አልሐጅ ወልዑምረቱ ብለው ስለተናገሩ ሐጅና ዑምራ ሁለቱም ይወጅባሉ በሚለው ደሊል አድርገውታል። ለማንኛውም የዑለማዎችን ቀውል እናያለን ኢንሻአላህ። وعن جابر بن عبد الله رضي الله تعالى عنهما قال أتى النبي صلى الله عليه وسلم أعرابي عند أعرابي زلاني سو يقتر سو متانا نبي عليه الصلاة والسلام فقال عندها لك يا رسول الله يا الله ملاك تنياه يا لك አክቢርኒ እስኪ ንገሩኝ አላቸው። አኒል ዑምራ ስለ ኡምራ ጉዳይ ንገሩ። አዋጂበቱን ይሄ ዋጅብ ናትን አላቸው። አዋጂበቱን ይሄ ኡምራ ዋጅብ ነውን? ዋጅብ ናት ያ ረሱላላህ አላቸው። ፈቃለላ አአ ዋጅብ አይደለችም። ወአን ተዕተሚረ ኡምራ ማድረግ ኸይሩን ለከ ለአንተ የተሻለ ነው። የተሻለ ነው ማለት ይወጅብብሃል ማለት አይደለም። ስለዚህ ዑምራ ማድረግ የተሻለ ነው፣ ጥሩ ነው። ይመከራል፣ ይበረታታል እንጂ ዋጅብ አይደለም ማለት ረዋሁ አህመድ ወትርሚዚዩ ወራጅሁ ወቅቱ ሐዲሱ መውቁፍ ነው። እማን ላይ መውቁፍ ነው? ጃብር ብን አብዱላህ ላይ መውቁፍ ነው እያለ ነው። ለማን ወአኽረጀሁ እብኑ ዓዲይ እብነ ዓዲይም ይህንኑ ዘግቦታል። ራጅሁ ምንድን ነው? አመዛኝ ራጅሁና መርጅሁ ታውቃላችሁ? ራጅህ አመዛኝ ነው። መርጅህ ማለት ተመዛኝ ማለት ነው። የደከመ ማለት ነው። ራጅህ በጣም ቀውይ ጠንካራ መርጁህ የደከመ ማለት ነው። ራጅሁ ወቅፍ ያለውን ነው እንትን ያሉት ትርሚዚ ማለት ነው። አኽረጀሁ ኢብኑ ዓዲይ ኢብኑ ዓዲይ ራሱ ዘግቦታል። ይወጅህን አኸር በሌላ አቅጣጫ ዘግቦታል። በዒፊን በጣም ደካማ በሆነ መልኩ አንጃብር ከጃቢር ይዞ መርፉዓን መርፉ አድርጎ ዘግቦት ነበር። ወላኪን እሱም ضعيف ነው። እዚህኛው ላይ ትርሚዚና አህመድ ላይ የተዘገበው ሐዲስ መውቁፍ ነው። ሆኖ መውቁፍ ነው። እብነ ዓዲይ ደግሞ ዘግቦት ነበር፣ ግን ضعيف ነው፣ ደካማ ነው። በምን አይነት መልኩ ነበር የዘገበው? መልኩ አድርጎ ነብዩ ጋር አድርሶ ዘግቦት ነበር። ሌላ ሲጠግም ሌላ ነገር አጥቷል ማለት ነው። መውቁፍነቱ ተሻሽሎ መርፉነት ደረጃ ደርሶ ነበር። ወላኪን በጎን ደግሞ ዱዕፍና አጋጠመ። ስለዚህ ዱዕፍ ነው። አልሐጅ ወልዑምረቱ ፈሪዶታን የሚልም ጨምሯል። وأخرجه ابن عدي من وجه آخر ضعيف عن جابر مرفوعا مرفوع أدرجو زجوال الحج والعمرة فريضتان يميلون يهن الموانا ወደኛው ጋር አቀየስ በቃ አልሐጅ ወልዑምረቱ ሐጅና ዑምራ ፈሪዶታን የሚለውን ዘግቧል። የኋለኛውን ሐዲስ አይደለም አይደጋገፍም። ደካማ ሲደመር ደካማ ሲደመር ደካማ እኩል ይሆናል። ደካማ ነው ማለት ዜሮ ሲደመር ዜሮ ሲደመር ዜሮ እንደማለት ነው። እምንም ላይ ካልሆኑ ማለት ነው። ግን ድክመታቸው የተወሰነ ፐርሰንት ካለ ዜሮ ነጥብ ምናምን ዜሮ ነጥብ ምናምን ከሆነ ተሰባስበው ወደ አንድ ሊመጡ ይችላሉ ወይ ወደ ሁለት ይችላሉ። የለም ደካማ وأخرجه ابن عدي من وجه آخر ضعيف عن جابر مرفوعا الحج والعمرة فريضتان የሚል ዘግቧል ለራሱ እንትን ابن عدي ራሱ من وجه آخر ضعيف جدا عن جابر مرفوعا مرفوع አድርጎ ከጃቢር የዘገበው አለ አልሐጅ ወልዑምረቱ ፈሪዶታን የሚልም ተናግሯል። ሐጅና ዑምራ ተያይዞ በአንድ ላይ ፈርዶች ናቸው ይላል። እዛ ዋጅብ አይደለችም ይላል። እዚህ ደግሞ ዋጅብ ነው የሚል ሁለቱም ተያይዞ ضعيف ናቸው። ሁለቱም ምን የሚለው ዋጅብ ነው የሚለውም በእስ ነው فريضتان አላለ الحج والعمرة فريضتان ሁለቱም ፈርዶች ናቸው በሰው ልጅ ላይ ብለዋል። ሐጅ ብቻውን ፈርድ ነው ያለምንም ማወላወል። ይሄ إجماع المسلمين ነው። في الكتاب والسنة وإجماع المسلمين ዋጅብ ነው። ምክንያቱም ከኢስላም መሰረቶች ውስጥ ሩክኖች ውስጥ አንዱ ነውና ሐጅ ምንም የለም። ዱንያ ልእስላሙ ስንል አለናሲ ሕጁል በይት መን ስተጣ ኢለይህ ሰቢላል ቡኒል ኢስላም ብለው ነብዩ በሐዲሳቸውም ተናግረዋል። ዋቲሙል ሐጅ ወል ዑምራ እሱ ሐጅ ዋጅብ ነው። ሐጅ ፈርድ ነው። በእድሜ አንድ ጊዜ በሀብታሞች ላይ ፈርድ ነው፣ ዋጅብ ነው። ዑምራ ዋጅብ ነው ወይ? አንድ ላይ አምጥቶታል፣ ግን ዋጅብ አይደለም፣ በእስሙ ነው። አልሐጁ ሐጅና والعمرة ዑምራ ሁለቱ በአንድ ላይ ፈሪበታን ሁለቱም ግዳጆች ናቸው እያሉ ነው። ሁለቱም ግዳጆች ሁለቱም ፈርዶች ናቸው። ምን ሐጅ ብቻውን ፈርድ ነው። ይሄንኛው ግን ፈርድ አይደለም። ላይኛውም ሐዲስ ضعيف ነው፣ ይሄንኛውም ضعيف ነው። ሁለቱም ተያይዘው ሁለቱም ተያይዘው የዑለማ አቋሎች ተያይዘው الحمد لله أجمع العلماء على مشروعية العمرة ذهب إلى الوجوب الإمامان الشافعي وأحمد إمام أحمد إن إمام الشافعي واجب ናቸው ብለዋል من من ዋጅብ ናት ብለዋል ማንን ዑምራን ሐጅ ላይ ጭቅጭቅ የለም أجمع ي ي الإسلام عند أرك عند ركننا وركن من أركان الإسلام هذه بقية من نادرجو بمن بقول يالونه بأمر بقول يالونه أن إمام الشافعي أن إمام محمد واجب نشوره كما روي وجوبها عن جماعة من الصحابة نقول والتابع منهم كعمر واجب نتبلون كعلي وزيد بن ثابت وابن عباس وابن عمر وعائشة وطاوس الناس كله والحاتم وابن سيرين وسعيد بن جبير ومجاهد ወጣውስ ወአጣ እነዚህ ሁሉ ዋጅብ ናት ብለዋል። الإمامان ሁለቱ ኢማሞች ደግሞ አቡ ሐኒፋና ማሊክ وأتباعهما እነሱንም የተከተሉት ማነማን አቡ ሐኒፋና ኢማሙ ማሊክ ዋጅብ አይደለችም እያሉ ነው። مستحب ናት፣ ትወደዳለች፣ ትበረታታለች እንጂ ዑምራ ዋጅብ አይደለችም አሉ። ወሩዌ አን ኢብን መስዑድ ከአብደላህ ብን መስዑድም ይሄው ተነግሯል። ራሱ ዋጅብ አይደለም። ወሪዋየተን አን አሚ አሕመድ እክታራሃ ሼክ እብኑ ተይሚያ شيخ الإسلام እብኑ ተይሚያም ይህም መርጠውታል። ዋጅብ አይደለችም የሚለው ዋጅብ አይደለችም የሚለውን መርጠዋታል። ተያይዞ ሁለቱም ዱዓት ናቸው ነው የሚሉት። ፈርድ ነው የሚለውም ፈርድ አይደለም የሚለውም ሁለቱም ተያይዘው ምንድን ናቸው? ሁለቱም ዱዓት ናቸው። ስለዚህ ሙስተሐብነቷ ብቻ ይቀራል። ነብዩ አለይሂ ሰላቱ ወሰላም አድርገዋታል፣ አድርጉ ብለዋል፣ ተደርጓል፣ ተሰርቷል፣ ሰሃባ ሁሉ አድርጎታል። ግን ዋጅብ አይደለችም። የሚለውን ራጅህ አድርጉታል። አራብዩ ምንድን አላቸው? አዋጅበቱን ይሄ ዋጅብ ናትን ግዳጅ ናት ያ ረሱላህ ስላቸው ላ ግዳጅ አይደለችም። ወአንተ ተሚረ ኡምራ ማድረግ ግን ኸይሩን ለከ ለአንተ ጥሩ ነው አሉ። ይሄ ምን አለመሆኑን የሚረዳል ዋጅብ አለመሆኑን እታች ደግሞ ከጃቢር መርፎ ተደርጎ የተዘገበው አልሐጅ ወልዑምረቱ ፈሪዶታን ሁለቱም ፈርዶች ናቸው ሲል ይሄ ደግሞ ምንነትን ይጠቁመናል። ዋጅብ ፈርድ መሆኑን ፈርድ ማለት ዋጅብ ማለት ነው። ዋጅብ መሆኑ ጠቁመናል አይደል? ሁለቱም ሐዲሶች ተያይዘው ምንድን ናቸው? ናቸው። ዋጅብ ናት የሚሉ ሰዎች ይህንኛውን ደሊል ፈሪዶታን ያለውን አልሐጅ ወልዑምረቱ ፈሪዶታን ያለውን ብቻ አይደለም ደሊል የሚያደርጉት ከኋላ ነአም አለይህነ ጅሃድ በሴቶች ላይ ጅሃድ አለባቸው ላቂት አለፊ አልሐጁ ወልዑምረቱ በአንድ ላይ ስለተዘረዘሩ ስለተነገሩ ዑምራም እንደ ሐጅ ይወጅባል ብለው ይህንንም ደሊል አድርገውታል። ሌላ ቦታ ስናይ ደግሞ ወአቲሙል ሐጀ ወልዑምረተ ይላል ቁርአኑ ወአቲሙል ሐጅ ወልዑምረተ ሐጅንም ዑምራንም አሟሉ ይላል። ሁለቱንም አንድ ላይ ስለጠቀሳቸው አሁንም ዑምራ እንደ ሐጅ ዋጅብ ናት ያሉ አሉ። እነዚህም ቤል አድርገው ولكن ዋጅብ አይደለም የሚሉት ሰዎች ከዛው ከቁርአን ይጠቀማሉ። አለናሲ ሕጁል በይቲ መን ስተጠዓ ነው የሚለው ሕጁል በይቲ አው ሐጁል በይቲ ፊኪራ ሐጁል በይቲ ወልዑምረቲ ያላለ ሐጅ ብቻ ነው የተናገረው። ዋጅብ አለመሆን በዚህ እናውቃለን። በሌላ ቦታ ደግሞ ነብዩ አለይሂ ሰላቱ ወሰላም ቡኒየል ኢስላሙ አላ ኸምሲን ብለው ሸሃደተይን ከተናገሩ በኋላ ወኢቃም ሰላቲ ወኢታኢ ዘካቲ ወሶሚ ረመዳን ወሐጅል በይቲ ወልዑምረቲ ያላሉ ወሐጅል በይት መን ኢስተጣዐ ኢለይሂ ሰቢላ ስለዚህ ዋጅብ አለመሆኑን በዛ እናውቃለን። ዋጅብ ነው ዋጅብ አይደለም ብለው ደሊል ያመጡት ይሄንኛው ግን እዚህ ሐዲስ ላይ ሁለቱም ተያይዞ ضعيف ነው አይቻልም። ስለዚህ ለሁሉም ደሊል የላቸው። ዋናው ምንድነው ማለት ነው ማድረጉ ጥሩ ነው ይበረታታል። ዋጅብ ነው ብለን አንሄድም። አይባባል ገብታችኋል? ዑምራ ዋጅብ ነው ሱና ነው? ሱና ነው። ሙስተሐብ ነው። ሱና ነው ማለት ሙስተሐብ ነው ማለት ነው። አሱና እንደ ጥርቅ ነው ፈቃድ አ አንድ ናቸው። ሱና ማለት ሐዲስ ላይ ሱና ባይሆን አገላለጽ አለው። ሱና ፉቃሁ ይዘል ከሄዳችሁ የሚበረታታ ማለት ነው። ፉቃዎች ስንቀራ ይሄ ሱና ነው ይሄ ዋጅብ ነው ካል ምን ማለት ነው? ሱና ነው ማለት ነው። ሀዛ ሱነቱ ነብይ ካልን ግን አምስት ወቅት ሶላት ራሱ ሱነቱ ነብይ ነው። ዘካ ማውጣት ሱነቱ ነብይ ነው። ጾም ረመዳን መጾም ሱነቱ ነብይ ነው። ሱና በሐዲስ ሙሐዲሶች ዘንድ ሱና ማለትና ፉቃው ዘንድ ሱና የሚባለው ይለያያል። አሁን ስለ ፊት እየነገርኳቸው ነው። ዋጅብ ነው ሱና ነው ከተባላችሁ ሙስተሐብም ሱና መንዱብም እነዚህ እነዚህ እንደናቸው ግልጽ ነው። ገብቷችኋል። ፈርድን ያሉት ማን ማን ናቸው? ማና ማን ኢማም ናቸው? ኢማሙ አህመድና ኢማሙ ሻፊዒ ከሰሃባ አንድ ሁለት ጥሩልኝ አሊ እብነ ዑመር አይሻ ከእንትኖች ከታቢዕዮች እነ ጣውስ እነ ሙጃሂድ እነ አጣ እነ እብነ ሲሪን ዋጅብ አይደለም ያሉት ማን ማን ኢማም ናቸው? ዋጅብ አይደለም ያሉት አቡ ሐኒፋና ኢማሙ ኢማሙ ማሊክ ከሰሐባ አብደላህ ብን መስዑድ እሺ ወአን አነስ ረዲየላሁ ተዓላ አንሁ ቃል እብን ተይሚያ የትኛውን የመረጡት? ዋጅብ አይደለም ያለው ነው ዑምራ አስወጭ وعن انس رضي الله تعالى عنه قال قيل يا رسول الله يا الله ሆይ ተባሉ ነብዩ አለይሂ ሰላቱ ወሰለም መሰቢሉ ሰቢል ማለት ምንድነው ያ ረሱላህ አላቸው ምክንያቱም ሐጁል በይቲ መን ይስተጣዐ ኢለይሂ ሰቢላ ይላል መን ይስተጣዐ ኢለይሂ ሰቢላ ጎዳናን የቻለ ይላል ምንድነው ጎዳና ማለት መንገዱን መሄድ የቻለ ነው ወይስ ምን ማለት ነው ይሄን ጠየቋቸው መሰቢል ሰቢል ማለት ምንድነው የታሰበው ያ ረሱላህ ስላቸው ቃል አዛዱ ወራሒለቱ አዛድ ስንቅና ወራሒለቱ የሚጋልቡት ግመል ወይም ፈረስ ወይም ሰያራ አው ሰያራ አው الباخرة السفينة መርከብ እነዚህ ማግኘት ይቻላል ማለት ነው ብሎ ተረጎሙ። አዛድ ስንቅ ስንቅ ትጥቅ ማለት ነው። እንኳን ሐም አዛድ ስንቅና ወራሒላ መጓጓዣ ነው አሉ ነብዩ አለይሂ ሰላቱ ወሰላም። መሰቢሉ ሰቢል ማለት መን ይስተጣዐ ኢለይህ ወደዛ የቻለ ሰቢላ ሰቢላ የቻለ ይላል። ሰቢላ ማለት ምንድን ረሱላህ ሲሏቸው መሰቢል ሰቢል ማለት ምንድን ሲሏቸው ቃል አዛዱ ወራሒለቱ ስንቅና መጓጓዣ ብለው ነገሯቸው ነብዩ አለይሂ ሰላቱ ወሰላም። ስንቅና መጓጓዣ ሰቢል ማለት ይሄ ብቻ ነው ወይ? ይሄ ብቻ አይደለም። ረዋሁ አዳረቁጥኒ ዳረቁጥኒ ይዘግቦታል። ወሰሐሁል ሐኪም ሐኪም ሰሂህ ነው ብሏል። ወራጅህ ካሉ ሐዲሱ ሙርሰል ነው ነው ሐዲሱ ሙርሰል ነው። وأخرجه الترمذي الترمذي ዘግቦታል من حديث ابن عمر كعبد الله ابن عمر ይዞ ዘግቦታል وفي إسناده ضعف አሁንም ሰነዱ ደካማ ነው ይሄ በጣም ደካማ ነው በጣም ድክም ያለ ደካማ እንደውም ሼኹል አልባኒ ምን ይላሉ ኩሉ ጦሪቅ ሀደል ሐዲስ ዋሂየቱን ነው የሚሉት የዚህ የዚች ሐዲስ እያንዳንዱ ጦሪቅ ሁሉም ደካማ ነው ተያይዘው ወጦሪቁ አኸር ራሱ አውሃ ሚነል ኡኽራ አንዱ ከሌላው እንኳ አይሻልም የበለጠ እንደውም እየወረደ ነው የሚሄደው ነው ያሉት። ስለዚህ ላያዕብዱ ባዕضሃ ባዕض እርስ በርሳቸው ተደጋግፈው እንኳ ወደ ሐሰነት ደረጃ መምጣት አይችሉም። ዋሂን ዋሂን ዋ በጣም ደካማ ነው የሚያደርጉት። ስለዚህ ሐዲሱ ضعيف ነው። ለማንኛውም ሰቢል ማለት ስንቅና መጓጓዣ ብቻ አይደለም። ምን ያስፈልጋል? እዚህ ለቤተሰብ ቀሪ ገንዘብ ያስፈልጋል። ቤት መፍረስ የለበትም። ለሱ ስንቅና መጓጓዣ ብቻ ካገኘ ሀጅ ይወጅብበታል ማለት አይደለም። መን ይስተጣ ኢለይሂ ሰቢላ ሲባል ምን ማለት ነው? ለቤተሰቡ የሚያስቀረው ስንቅ መኖር አለበት። የቤት ኪራይ ሊኖር ይችላል። መቋቋሚያ የሆነ ነገር ሊኖር ይችላል። ያን ነገር ከዛም በላይ ከፈረሰ ማለት ነው እንጂ ስንቅና መጓጓዣ ብቻ ከቻለ አንድ ሰው ሀጅ ይወጅብበታል ማለት አይደለም። አርባ ሺህ ብር ያለው ሰው ሀጅ ይወጅብበታል አይባልም። እዳውን ከፍሎ የወደፊትም እዳ አስቡ ዛሬም ምዳ ካለበት ከፍሎ ከፋራውን አውጥቶ ያለበትን ዘካ ከፍሎ ብዙ እዳዎች ላዩ ላይ ያሉበትን እዳ ከፍሎ እዚህ ለቤተሰቡ የተወሰነ እስከሚመለስ ድረስ በቂ ንብረት ትቶ ለሱም ደግሞ ትጥቅና መጓጓዣ ይቻለ ማለት እንጂ መጓጓዣና ስንቅ ብቻ ማለት አይደለም። ያ ብቻ ከሆነማ ምን ሰው ላይ እሱ ነው እንግዲህ መራቅ ነው ዑለማዎች ፈውርዬ ነው የወጀበበት ሰው ቶሎ መሄድ አለበት ለአነሁ ላ ያዕሪፍ ማላ ያሕዱስ ምን እንደሚከሰትበት አያውቅምና ቶሎ ዳውን መወጣት አለበት ይላል ፈውርዬ አድርገውታል ከፊል ዑለማዎች ስለዚህ ሰቢል ማለት ምንድነው ምንድነው አሉ ነብዩ አለይሂ ሰላቱ ወሰላም እ መጓጓዣና ስንቅ ነው። ይሄ ብቻ ነው ነብዩ ቢሉ ኖሮ ነበር፣ ግን ይሄ ሐዲሱ ዘዒፍ ስለሆነ ነው። መጀመሪያ ከነብዩ ሳቢት አይደለም እያሉ ነው። እንደ ነብዩ ብለው ይስተካከላል ማለት አይደለም። መጀመሪያ ሐዲስ ከነብዩ መሆኑ አልተረጋገጠም፣ ዘዒፍ ነው። ከነብዩ መሆኑ መሆኑና ቢረጋገጥ ወደ ዲፋይን ካደረጉት ከነብዩ በላይ ዝነት ምን ያስተምራል እንቀበል ነበር። ይሄ ብቻ መሆን የለበትም ተብሎ ሰዎች ማስተካከያ እየሰጡ እንዳይመስላችሁ። መጀመሪያ ሐዲሱ ሳቢት አይደለም፣ ከነብዩ የመጣ አይደለም። ወይስ ነው ሐዲሱ ገብታችኋል? وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم لقي ركبا نبي عليه الصلاة والسلام لقي ركبا ነጋዴዎችን አገኟቸው ቢረውሃ ረውሃ የሚባለው ቦታ ላይ ነብዩ አለይሂ ሰላቱ ወሰላም ነጋዴዎችን አገኟቸው። ከመዲና 73 ኪሎ ሜትር ርቀት ላይ የምትገኝ ናት። ረውሃ የሚባለው ቢሕሩ ረሃ የሚባል ወንዝ አላት። እንትን ጉድጓድ የውሃ ምንጭ ቦታ ማለት ነው። ረውሃ የሚባለው ቦታ ላይ 73 ኪሎ ሜትር ከመዲና ትርቃለች። እዛ ቦታ ላይ ነጋዴዎችን አገኟቸው። ለጤ አገኙ ነብዩ ረክበን ነጋዴዎችን ማለት ነው። ረክበ ማለት የራኪ ፕሉራል ነው። ረክብ ነጋዴዎችን አገኟቸው። ጋላቢዎች ማለት ነው። ቦታ ላይ የተፈለገው ነጋዴዎች ማለት ነው። ረክበን የሆኑ ተጓጓዦችን አገኛቸው ፈቃል መን ልቀውም እነማን ናችሁ አሏቸው ነቢዩ ዓለይሂ ሰላቱ ወሰላም። መን ልቀውሙ እናንተ ሰዎች እነማን ናችሁ አሏቸው ነቢዩ። ቃሉ አልሙስሊሙን እኛ ሙስሊሞች ነን አሉ። ፈቃሉ መን አንተ አንተ ራስህ ማን አሏቸው ነብዩ ነው። ቃለ ረሱሉላህ እኔ አላህ መላእክተኛ ነኝ አሉ። ለምን ነብዩን ጠየቋቸው? ለአለሁ ጨለማ ሊሆን ይችላል። ይህም ካሁን በፊት ነብዩን አላያቸውምና ነው። በዘመናቸው ሙስሊሞቹን የሚያሉት ማለት ነው። ፈቃሉ መን አንተ አንተስ ማነህ? ቃለ ረሱሉላህ የአላህ መላክተኛ ነኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈረፈዐት ኢለይህ ምርአቱን ሰብየን አንድ ሴት ህፃን ልጅ አነሳችና ከፍ አደረገችና ፈቃለት እንዳለቻቸው አለ ሀዛ ሐጁን ለዚህ ሐጅ ይሆንለታል ያ ረሱላህ አለቻቸው። ቃለ ነዓም አዎ ይሆንለታል። ወለኪ አጅሩን ላንቺም አጅር አለሽ አሏት። ረዋሁ ሙስሊም ሐዲሱን ሙስሊም ዘግቦታል። ሐዲሱም ሙስሊም ዘግቦታል። የህፃን ልጅ ሀጅ ይሆናል? አዎ። ወልዩ ለሱ አብሮት ያሰራዋል። ጠዋትም ተሸክሞ ሊዞር ይችላል። አዝለው ምን ችግር የለም ይሆናል። ግን ቀብለል ቡሉግ የተደረገ ሀጅ የተደረገ ሀጅ ህፃኑ ልጅ ካደገና ቡሉግ ከደረሰ በኋላ ስለ እስላም አይሆነውም። ይሄ ይሄ ሐጀተል እስላምን አይተካለትም። አጅር ግን አለው ለሱ አጅር አለው። አብሮት ለሚያስደርገውም አጅር አለ፣ ለህፃኑ ልጅ አጅር አለው። ወላኪን አን ሐጀተል ኢስላም ይሆናል። እንደውም ኢጅማዕ አልዑለማ ነው ያለው። አይሆንም ስለ ሐጀተል ኢስላም አይሆንም። አራቱም አይማዎች ራሱ ኺላፍ የላቸውም በዚህ ዙሪያ ላይ። ተገባን ተገባን ፈረፈዐት ኢለይሂ መርአቱን አንድ ሴት ከፍ አደረገች። ሰውዬን የሆነን ህፃን ላይ ከፍ አደረገችና ፈቃለት አለይ ሀዳ ሐጅ ለዚህ ሐጅ ይሆንለታል ያ ረሱላህ አለቻቸው። ቃለ ነዓም እንደታ አዎ ይሆንለታል። ወለኪ አጅሩን ላንቺም አጅር አለሽ አሏት። ረዋሁ ሙስሊም። እዚህ ኃላፊነቱን እሱ የሚያደርግለት ማን ነው? ወልዩ ነው ኃላፊ ሀጅ ያስደርገዋል ማለት ነው። የሚችል የሚችለውን ይሰራለታል። ራሱ የሚችለውን ይሰራል ልጁ የሚችለውን ድንጋይ መወርወርን የመሳሰለ ውቁፈል አረፋ ሳይዱ አብሮ ይቆማል። መቢት ሙዝደሊፋ እነዚህን ይሰራል። ጠዋፍ የሚያቅተው ከሆነ ተሸክሞ ማዞር አዝሎ ማለት ነው ይሰራል። የነብዩ ዘመን ብዙ ህጻናቶችም አድርገዋል። ወአንሁ ቃል ወአንሁ ከራሱ ከብኑ አባስ ግልጽ ነው። ይህ መሀል ሰላት ስላልሆነ ቃል كان الفضل بن عباس ፈድል ብኑ አባስ ነበር ፈድል ብኑ አባስ ማን ነው? የአባስ ወንድም ነው። ابن عم النبي صلى الله عليه وسلم የነብዩ የአጎታቸው ልጅ ነው። የአባስ ብኑ አብዱል ሙጠሊብ ልጅ ነው። ፈድል የሚባለው አብደላህ ብኑ አባስ ታላቁ مفسر ታላቁ مفسر የእሳቸው ታላቅ ነው። ፈድል ብኑ አባስ የሚባለው أمه أم الفضل ትባላለች። لبابة الكبرى ታላቋ ሉባባ ትባላለች። بنت الحارث الهلالية ናት። የፈድል ብኑ አባስ እናት ማለት ነው። ካነ ወሲመን በጣም ቆንጆ ነበር። ጀሚለን እጅግ በጣም ቆንጆ። ፈድል ብኑ አባስ በጣም ያምራል። በጣም ሰበተ መዐ ነቢይ ሰለላሁ ዐለይሂ ወሰለም የውመ ሑነይን የሁነይን ዘመቻ ጊዜ ከነብዩ ጋር ተቋቁሟል። ቀጥ ብሎ ችሎታል። የሁነይን ዘመቻ ጊዜ ፍንክች አልነበረም። ሰው ሲበተን ስትራቴጂካል ቦታ ላይ ጠብቀው ሙስሊሙን ሙስሊሞችን ሲመቷቸው ብትንትን ነበር ያሉ። በዛን ሰዓት ከነብዩ ጎን ቆሞ ነበር። በጣም ጀግና ነው ይባላል። እጅግ ታዋቂ وحضر غسل النبي የነብዩ ጀናዛ ሲታጠብም አብሮ بالفو قرتنوال في باب ጀናዛ ካነ አክበረ ولد العباس يا ትልቁ ልጅ ነው። ፈረጀ ሙጃሂድን ኢለሻም الشام ሻም ሙጃሂድ ሆኖ ወጥቷል። ማተ ቢጣኡነ አምዋት በአምዋስ ወረርሽኝ ነው የሞተው ተብሏል። ይሄ አምዋስ የሚባል በአምዋስ ስምን የመጣው ወረርሽኝ يا الله ብዙ ሰሐቢ አልቆበታል። ብዙ ታቢዒ ብዙ ሰሐቢ ያለቀበት ወረርሽኝ ነው مات الفضل بن عباس የሞተው ቢጧዕነ አምዋት በአምዋት ወረርሽኝ ነው ፊናህየት ልኡርዱን ወደ ዮርዳኖስ አካባቢ ላይ ነው የሞተው ተብሏል በአስራ ሰባተኛ ዓመተ ሂጅራ ነው የሞተው الأردن ዮርዳኖስ وقيل እሱ شهد يوم اليرموك የርሙክ ዘመቻ ጊዜ ነው የተገደለው በድምጽ ደማስቆ ውስጥ ተብሏል وعليه درع النبي صلى الله عليه وسلم የነብዩን የጦር ቀሚስ እንደለበሰ ነው የተገደለው ተብሏል وعنه قال ለማንኛውም ፈድል ብኑ አባስ رديف رسول الله صلى الله عليه وسلم የነብዩ ተፈናጣጭ ነበር። ተፈናጥቶ አንድ እንስሳ ላይ ነብዩ ከፊት እሱ ከኋላ ተፈናጥተው አብረው እየተጓዙ እያለ ፈጃአት ምርአቱን አንድ ሴት መጣች ከፊት ለፊት ምን ኸሰዓም የኸሰዓም ጎሳ ናት መጣች። ፈጃአለ ልፈድል የንዝሩ ኢለይሃ ፈድል ብኑ አባስ ቁር ብሎ አያት ተመለከታት። ወተንዝሩ ኢለይህ እሷም አየችው ያምራል። ሁለቱ አይናቸው ሄዱ በቃ ቀጥል አላህ አለ ከምን ጉዳይ ፈጃአት ምርአቱን መጣች ሚን ኸሰዓም የኸሰዓም ጎሳ ነበረች ፈጃአለ ልፈብል ፈብል ነበረ የንዙሩ ኢለይሃ ወደ እሷ ይመለከት ጀመር ወተንዙሩ ኢለይህ እሷም እሱን ትመለከተው ጀመር ወጀዓለ ነቢይ ሰለላሁ ዐለይሂ ወሰለም ነብዩ አደረጉ የፍሪፉ ዘወር አደረጉ وجه الفضل የፈድልን ፊት ኢለ ሽክ አልአኸር ወደ ሌላው ጎን እሷን ፍልጥ ብሎ ሲያዩ ፊቱን ይዘው ወደ ሌላ አቅጣጫ ዞሩ። ይሄ ነህያኒል ሙንከር ነው። ነህያኒል ሙንከር ነው። ተመለከቱ ምን አይነት የሆነ ይታዘበኛል ምን ምን አላሉ። ነህያኒል ሙንከር ዳይሬክት በዛው ሰዓት ለምን እንደዚህ ታደርጋ ታው ነብዩ አለይሂ ሰላቱ ወሰላም فجعل النبي صلى الله عليه وسلم ነብዩ ተያያዙ የፍሪፉ የፍሪፉ ወጅህ አልፈድል የፈድልን ፊት ወደ ሌላ አቅጣጫ አስቀየሩት። صرف ማለት ምን ማለት ነው? አቅጣጫ ማስቀየር ማለት ነው። change ማለት ነው። የስሪፉ ወጀህ አልፈብል የፈብልን ፊት ቀየሩ ኢለሽቅ ልአኸር ወደ ሌላ አቅጣጫ ማለት ነው። ሸፈ ማለት ኢለጅሃትን አኸር ማለት ነው። ወደ ሌላ አቅጣጫ ፊቱን ዘወር አደረጉ። أجنبي ን አትታው ነው። እሷም እየተወሰወሰች ነው፣ አንተም እየተወሰወስክ ነው ማለት ነው። መልእክቱ ውስጥ فقالت እንዲህ አለቻቸው፣ ያ ረሱላላህ የአላህ መላእክተኛ ሆይ አለቻቸው إن فريضة الله የአላህ ግዳጅ አላ ዒባድ በባሮቹ ላይ አላህ የደነገገው ስራ في الحج ስለ ሐጅ ስነ ስርዓት أدركت أبي አባቴን ደረሰችበት شيخا كبيرا ትልቅ ሰው ሆኖ እያለ ደረሰችበት አጋጠመችው። ትልቅ ሰው ሆኖ ሀብት መጣለት ማለት ነው። فقالت يا رسول الله አለቻቸው የአላህ መላእክተኛ ሆይ እነ ፈሪዶተላህ የአላህ ድንጋጌ على عباده በባሮቹ ላይ አላህ ግዳጅ ያደረገው ስለ ሐጅ ስለ ሐጅ አላህ ግዳጅ ያደረገው ነገር أدركت أبي አባቴን አገኘችው፣ አጋጠመችው፣ ደረሰችበት። شيخا كبيرا ትልቅ ሰው እያለ አገኘችው። ስለዚህ لا يثبت አይረጋጋም አባቴ አይጸናም፣ መቀመጥ አይችልም። على الراحلة መጓጓዣ ላይ መቀመጥ አይችልም አለቻቸው። أفأحج عنه እኔ ሐጁን ላድርግለት ተክቼ አለቻቸው። ቃለ እንደታ አድርግለት አሉ። ወዛሊከ ይህን የጠየቀቻቸው የሐጀተል ወዳ በሐጀተል ወዳ በመሰናበቻው ሐጅ ነበረ። ነቢዩን ዓለይሂ ሰላቱ ወሰላም ሐዲሱ ሙተፈቅ ዐለይህ ነው። ወለሱ ሊል ቡኻሪ ቡኻሪ ናቸው እንትኑ ማለት ነው። አረፍተ ነገሩ የሳቸው ዋናው ከዚህ የምንረዳው ምንድነው? ይህንን ሐዲስ ለብዙ ነገር ያመጡታል። ኒቃብ ዋጅብ አይደለም ለማለት ራሱ አምጥተውታል። ሌላ ዒልም ማለት ነው። ኒቃብ ዋጅብ አይደለም ለምን? ፈድል ብኑ አባስ የትየዋን እያያት ነበር መጀመሪያ አንድ ነገር አለ። ምን አለ? ደሊል አይሆንም ይሄ ሙህሪመቱን ለራሷ ሀጅ ነው አይደል የመጣችው? ለራሷ ሀጅ መካ ነው የጠየቀችው ለአባቷ ነው እንጂ ሀጅ ወጅብኛል አይደለም። የተገናኙትም ሀጅ ላይ ስለዚህ ሙህሪመቱን ሀጅ ኢህራም አድርጋ ነበር። ሀጅ ሙህሪም የሆነ ሴት ምኗ ይገለጣል? ፊቷ። ይሄ ራሱ ምን ካልሆነ ነው ምን ካልሆነ ነው فتنة ካልተፈራ ነው። አለበለዚያ እዛው ሀጅ ላይ ራሱ ኒቃብም ትለብሳለች። ሀጅ ላይ ስላለች ነው። direct دليل አይሆንም። إن فريضة الله على عباده في الحج أدرك هذه شيخا كبيرا أباتي شماغ اللي هنا أبقى لا يثبت على الرحلة إن سالي مسكنة أي سلم أتحج عنه أن يحج لا درد الله على الشاتو قال نعم إن جتا درد الله قال وذلك في حجة الوداع نبري إياكي يطيق الشاتو ተገባን አንዱ ሌላውን ተክቶ ይህንን ዕባዳ ማድረግ ይቻላል ማለት ነው። ይቻላል። <clears throat> ሴት ወንድን መተካት ትችላለች። ወንድም ሴትን መተካት ቢትፋቅ ዑለማ ይቻላል። ወንድ ሴትን መተካት ሴትም ወንድን መተካት ትችላለች። ቢደሊል ሀደል ሐዲስ ማለት ነው። ሴት ለአባቷ ነው ያደረገችው። ገንዘቡ አድረገ ሳቢ ሼኸን ከቢረን ካለች እኮ አባቴን አጋጠመችው ካለች አባቷ ምንድን ነው ማለት ነው? ሀብታም ነው። እዚህ ሀብታም ከሆነ ከወጀበበት ነው የእሱ ሴት ልጁም እሱን ይሱ ሊያደርጉለት የሚችሉት ማለት ነው። ያ አንተ መጀመሪያ ሀጅ ያደረግክ መሆን አለበት። እዛ ስትሄድ ወጁ ባለ ራስ ለራሱ ሐጅ ያደረገ መሆን አለበት። አንድ ሰው ለሌላ ሰው ተክቶ የሚያደርግ ሰው ለራሱ ሐጅ ያደረገ መሆን አለበት። አሉዛ ተቀባይነት አለው። እዛ ስትገባ እንደውም ኢህራም ስታደርግ ያንተ ነው የሚሆነው። የሚገርም የግድ ማለት ነው። አንድ ልጅ ያቋረጥ ለማንኛውም ሴት የወንድን ተክታ ሐጅ ማድረግ ትችላለች። ወንድም የሴትን ቢትፋቅ ዑለማ ይቻላል ማለት ነው። አልገባችሁም? ይሄ ኒያዛ ሐዲስ ተተካክሶ ማድረግ ማለት ነው። አንዱ የማይችል ከሆነ ሌላው ሂዶ ሀጅ ያደርግለታል። ገንዘቡን የሚችለው ማንኛው ነው? ይህ የሚወጅብበት ሰው ያንኛው ብሎ ያደርጋል። የራሱን አድርጎ ከሆነ ያደርግለታል ማለት ነው። ቀላል ነገር ግልጽ ነው አይደል? ወአንሁ አነ ምርአተ ሚን ጁሃይና ወአንሁ አሁንም ከእብኑ አባስ አነ ምርአተ ሚን ጁሃይና ከጁሃይና የነበረች ሴት ጃአት ለነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣችና ፈቃለት እንዳለቻቸው እነ ኡሚ እናቴ ነዘረት ተስላ ነበር አንተ ሁጀ ሀጅ ለማድረግ ስለስገብታ ነበር ፈለም ተሁጀ ግን ሀጅ አላደረገችም አታማተት እስከ ሞተች ድረስ ሀጅ ሳታደርግ ቀረች አፈሐ ሁጁ አንሃ እኔ ሀጅ ላድርግላትን ያ ረሱላላህ ብላ ጠየቀቻቸው ቃል ነብዩ እንዳሉ ናአም አዎ አዎ አድርግላት ሐጂ አንሐ ሐጅ አድርግላት አራአይቲ እስኪ ንገሪኝ፣ አክቢሪኒ እስኪ ለው ካነ ቢኖር አላ ኡሚኪ እናትሽ ላይ ቢኖርባት ደይኑን እዳ ቢኖርባት አኩንቲ ቃብየትህ ቃብየትህ ትከፍያለሽ አይደል አሏት። አዎ ትላለች ማለት ነው በውስጥ አይደል። እናትሽ ላይ እዳ ቢኖርባት ትከፍያለሽ አይደል? እቅዱላህ የአላህን እዳ ክፈሉ። ፈላሁ አላህ እኮ አሐቁ ቢልወፋ እዳው ሊከፈለው የሚገባው እንደውም ከማንም በላይ እሱ ነው። የእሱን ዕዳማ መቅፈል አለብሽ አሏት ነብዩ አለይሂ ሰላቱ ወሰላም። የእናት ዕዳ የአባት ዕዳ በእኛ ላይ ይሆናል ማለት ነው። ምን ካለባቸው? ነዝር ካለባቸው። ገንዘብ ካለባቸው ውጁበን፣ ገንዘብ ካላለባቸው ደግሞ ከራሳችን በኢስቲህባብ ማድረጋችን ጥሩ ነው ይላሉ። ወላኪን እዳ ይሆንባቸዋል። እዳቸውን መክፈል አለበት። እዳ ጋር ስላገናኙት ነብዩ አለይሂ ሰላቱ ወሰላም እንደው ምን ይላሉ ባዕዱል ዑለማ እዳ ጋር አገናኝተውታል። ኤግዛምፕሉን ራሱ በምናውቀው ነገር ነው ምሳሌውን የነገሩን የሐጅን እዳ ልክ እንደ ገንዘብ እዳ ነው። የገንዘብ ዕዳ በአባት ላይ ካለበት ትከፍላለህ አትከፍልም? ይከፈላል። ለምሐላ አይቀርም ማለት ስለዚህ ሐጅን እንደው ነዝርክ ስለሆነ ይከፈላል። ነዝር ነው የስለት ነው። ያንኛው ዋጅብ ሆኖበት ከሞተ ገንዘብ ኑሮት ነው የሞተው ሐጅ ማድረግ እንችላለን፣ ቀላል ነው። በነዝር ገብቶ ግን የሞተ ሰው እሱ ነው ዕዳ የሚሆነው። ገንዘብ ከሌለው ዕዳ ውስጥ የሚያስገባው እሱ ነው። ገብታችኋል? ግልጽ ነው አይደል? ሴት ለሴት ታደርጋለች፣ ወንድ ለሴት ያደርጋል፣ ሴት ለወንድ ያደርጋል፣ ወንድ ለሴት ያደርጋል፣ ወንድ ለወንድም ያደርጋል ማለት ነው። ሀቅ እየተተካፈ ወንድ ለወንድም ያደርጋል፣ ወንድ ለሴት ያደርጋል። ቢትፋቅ ዑለማ ሴት ለወንድ ያደርጋል በደሊል ሐዲስ ሳቢቅ ያለፈው ሐዲስ እንደሌላ አድርገን ሴት ለሴት ያደርጋል የአሁኑን ሐዲስ ደሊል አድርገን ማለት ነው። ሰላም ዱነውይ በሆነ ነገር መቅረት አይቻልም። ከውጭ ይፈል የማይችል መሆን አለበት ወይ በሽተኛ ጭራሽ መዳኑ የማይታሰብ በሽተኛ ከሆነ ብቻ ነው። ሀታ ራሱ መዳኑ ይድናል ከተባለ ዋጅብን ለሌላ ሰው አሳልፎ አይሰጥም። እስከሚድን ድረስ ይጠብቃል። በህክምና ህክምና ሆነ ነገር አድርጎ ማለት ነው። ተግባባን። ተተካክቶ ማድረግ አዎ አትሄድም። ያ ሸርጥ ነው። ራሱን ይቻላል። እንቀረዋለን ቦታው ላይ አንድ ሴት ልጅ ለአባቷ ሀጅ ተከፍታ ታደርጋለች ስንል ወይ ከነባሏ ባሏ መሄድ አለባት ወይ ከወንድሟ ጋር መሄድ አለባት። ብቻዋን አትሄድም። ኢህራሙን ነው እዛው አካባቢ ላሉት ይሆናል እኮ ችግር የለም። ሀጅ ብቻዋን እ እንዴ? አዎ እሱም ላይ ራሱ ላይ ግዳጅ ባይሆንበትም እንኳን አዛ ከሄደ ለሰው ይወጅበታል ነው የሚሉት ቦታው ላይ ከተሳተፈ በቃ ያን የራሱን አድርጎ ኢህራም ካደረገ በኋላ ኢህራሙ ራሱ አህረምቱ ነወይቱል ዑምረ ነወይቱል ሐጅ ወል ዑምረተ ለአቢ ፉላን ለአባቴ ለከሌ ብሎ ኢህራም ያደረገው ለራሱ ሆኖ ነው የሚታሰብ። እሱ ሀጅ ካላደረገ ማለት ነው። እንቀረዋለን ኢንሻአላህ። ወአንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም አሉ። ስለ መተካካት ገብቷቸዋል። ይሄ ተጓልተናል አይደል? የስለትና ከኋላ ያለው የፈርድ ነው። ከኋላ ያለው የምንድን ነው? ሀጅ አባቷ ላይ ወጅቦባቸው አልሞቱም አሉ በህይወት ግን ላይስቡቱ አለራሂላ እንስሳ ላይ መቀመጥ አይችልም ነው ያለችው። ደካማ ሆኗል፣ ሽማግሌ ሆኗል። ስለዚህ እኔ ላድርግለት አዎ አድርጊ ብለዋል። በራሱ ገንዘብ ታደርጋለች ማለት ነው። የኋለኛው ደግሞ አሁን የቀራነው ሐዲስ እናቴ ስለተነበረባት ሐጅ አድርጋለሁ ብላ ተስላ ነበር፣ ግን ሐጅ አላደረገችም፣ ሞተች። እኔ ሐጅ ላድርግላት? አዎ ሐጅ አነ ሐጅ አድርግላት። እስኪ ንገሪ ለው ካነ ኡሚኪ በእናትሽ ላይ ቢኖርባት ደይኑን ሌላ የብር ዕዳ ቢኖርባት አኩንቲ ቃቤር ትከፍያለሽ አይደል? አዎ ወቁቱላህ የአላህን ዕዳ ክፈሉ አሉ። ብዙ አድርገው ተናገሩ። የጠየቀቻቸው እሷ ናት አይደል? ለሁሉም የተመለከተ ነው። ቁዱላህ ለአላህ ሄዳ ክፈሉ። አላሁ አላህ እኮ አሐቁ እጅግ የሚገባው ነው ከማንም በላይ ቢልወፋ እዳው መከፈል ያለበት ቀድሞ የሱ ነው። የሌላ ሰው ዳም የምትከፍሉ የአላህን ዕዳማ በጣም ቶሎ መክፈል አለብሽ አለ። ገንዘብ ካለው አባት ወይንም እናቷ ገንዘብ ስታላት ሙታ ከሆነ ይወጅብባታል። ካልተወች ከራሷ ገንዘብ የእናቷን ዕዳ መወጣት አለባት። ደስ ይፈንመ እሺ ወአንሁ ከብኑ አባስ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ አዩማ ሶብይን ማንኛውም ህፃን ሀጅ ሀጅ ቢያደርግ በህፃንነቱ ثم بلغ الحنث ከዛ ሒንስ ከደረሰ ثم بلغ አቅመ አዳም ከደረሰ ማለት ነው ሴትም ትሁን አቅመ ሔዋን ከደረሰች በለገ الحنث ሒንስ ማለት ወንጀል የሚጻፍበት የሚመዘገብበት ሰዓት ማለት ነው ሒንስ ማለት አልኢስም ወንጀል ማለት ነው ሐታ ثم بل አዩማ ሶብይን ማንኛውም ህፃን ሐጀ ሐጅ ያደረገ ማንኛውም ህፃን ثم بلغ ከዛ ከደረሰ አልሒንሰ ወንጀል የሚጻፍበት ደረጃ ከደረሰ ያ ማለት ምን ማለት ነው? ትልቅ ከሆነ አቅመ አዳም ወይም አቅመ ሔዋን ከደረሱ ማለት ነው። ብልግነት ደረጃ ዋጅብነት መሸከም ደረጃ ከደረሱ ማለት ነው። ثم بلغ الحنث ወንጀል የሚጻፍበት ደረጃ ላይ ከደረሰ فعليه በዚህ ህፃን በዚህ ልጅ ላይ አለበት አየሁጀ ሐጅ ማድረግ አለበት። ሐጀተን ኡኽራ ሌላ ሐጅ ያስፈልገዋል። ስለ ኢስላም ሌላ ሐጅ ያስፈልገዋል። ምን ከሆነ ሀብታም ከሆነ ሌላ ሐጅ ይወጅበታል። በህፃንነት ያድርጋለሁ በእድሜ አንድ ጊዜ ነው የሚወጅበውና ይበቃኛል አይልም። ፈርድ ባልሆነበት በማይጠየቅበት ጊዜ ነው እና ያደረገው። አሁን ግን ብሉግ ከሆነ በኋላ ይወጅብበታል። ገንዘብ ካለው ሀብታም ከሆነ ብቃት ካለው ለሐጅ የሐጅን እንትን ሸርጥ ካሟላ ማለት ነው። ተጋብተናል አይደል? ግልጽ ነው። ወአዩማ አብድን ማንኛውም ባሪያ ሐጅ ሐጅ ቢያደርግ በባርነቱ ዘመን ثم اعتق ከዛ ነፃ ቢለቀቅ ከዛ ነፃነቱን ቢያውጁለት በቃ ነፃ ወጥተሃል ቢባል ፈዓለይህ በዚህ ባሪያ ላይ አየሁጀ ሐጅ ማድረግ አለበት። ሐጀተን ኡኽራ ሌላ እስላማዊ ሐጅ ይወጅበታል ሀብታም ከሆነ አሁን የሐጅ ሸርጥን ካሟላና ከወጀበበት ማለት ነው። አሹ ተጋብተናል። ባሪያውም ሐጅ የሚያደርገው መጀመሪያ ሐጅ ያደረገው በምን ምክንያት ነበር? ማለት በምን ሰዓት ነበር? ባሪያ ሆኖ ነው አይደል? የዛን ጊዜ ተጠያቂ አይደለም፣ በሌላ ቁጥጥር ስር ስለሆነ። አሁን ነፃነቱ ከታወጀለት በኋላ ሌላ እስላማዊ ሐጅ ያስፈልገዋል ማለት ነው። ሌላ እስላማዊ ሐጅ ያስፈልገዋል ሀብታም ከሆነ ማለት ነው። ይህ ይፈታል። رواه ابن ابي شيبه والبيهقي ابن ابي شيبه እና በይሃቂ ዘግበውታል። ወሪጃሉ ሲቃት ሰዎቹ ታማኞች ናቸው። ኢላ አነሁ ነገር ግን ወክቱልፈ ፊ ረፍዕ ሐዲሱ መርፉዕ ነው፣ መርፉዕ አይደለም፣ ግጭት ተፈጥሯል። ወልመሕፉዙ የተሐፈዘውና የተገኘው ከሰዎች ግን አነሁ መውቁፍ ሐዲሱ መውቁፍ መሆኑን የተሐፈዘው ወላኪን መርፉዕ ነው ይላሉ። በሌላ በብዙ ሐዲሶች መርፉዕነትን ደረጃ አግኝቷል ሐዲሱ ተጋብተናል። ግልጽ وعنه قال በጣም ቀላል ስለሆነ وعنه قال سمعت رسول الله صلى الله عليه وسلم يخطب يقول ነብዩን አለይሂ ሰላቱ ወሰላም ሲخطቡ ሰምቻቸዋለሁኝ ይላል ነብዩን አለይሂ ሰላቱ ወሰላም ሲخطቡ ሰምቻለሁ ምን ሲሉ ላ የኽሉወነ ረጁሉን አንድ ወንድ እንዳያገል ቢምርአትን በሴት ልጅ ብቻዋን ይዞ እንዳይንቀሳቀስ እንዳይቆም ወይንም ደግሞ ለብቻቸው እንዳይገናኙ ብለዋል ነብዩ አለይሂ ሰላቱ ወሰላም ላ የኽሉወነ እንዳያገል ረጁሉን አንድ ሰው ቢምርአትን በአንድ ሴት ለብቻዋ እንዳይል ኢላ ወማአሃ አብሯት ይሆን እንደሁ እንጂ መህረም ዘመዷ አብሮ ያለ እንደሁ እንጂ አለበለዚያ አንድ ላይ ለብቻቸው አጅነብዮች ኸልዋ አይፈቀድላቸውም ማለት ነው ለብቻ ወላ ቱሳፊሩል መርአ ሴትም ልጅ መጓዝ አይፈቀድላትም ኢላ ማአ ቢመህረሚን ከዘመዷ ጋር እንጂ ከዘመዷ ጋር እንጂ ቢመህረም ማለት ዘመድ ወይንም ደግሞ ባሏን ይመስል ወይ ደግሞ ዘመዶቿ ወንድሟ ሊሆን ይችላል። በእንትን በዘርም ይሁን በረዷም ይሁን በጥግም ይሁን ወንድሟ፣ አባቷ የመሳሰሉት አጎቷ ፈቃመ ረጁሉን አንድ ሰው ተነሳና ፈቃድ ያ ረሱላህ የአላህ መላእክተኛ ሆይ አላቸው إن امرأتي ሚስቴ እኮ خرجت حاجة ሐጅ ለማድረግ እኮ ሄዳለች يا رسول الله وإني እኔ ደግሞ እክቱቲብቱ ተጽፌያለሁ ፊ ገዝወቲ ከዛ ወከዛ በዚህ በዚህ ዘመቻ ላይ ተጽፌያለሁ ስሜ ተጽፏል ያው እኔ ወደ ጀሃል ልወጣ ነው እሷ ወደ ሐጅ ልትሄድ ነው يا رسول الله አለች ቃል እንጠለቅ ሂድ ሂድ ሂድ አለ ሂድ ተሐጀ ሐጅ አድርግ ተሑጀ ሐጅ አድርግ ማዕምራአቲክ ከሚስት ጋር ሐጅ አድርግ ሂድ ሂድ ሐጅህን አድርግ እዛ ያለው فساد ታያቸው እዚህ ብዙ ነገር እኮ ያደርጋል አይደል እዚህ ጅሃድ ላይ ያስፈልጋል ሰው አስቡ ምን ያክል በእፍላጥና ሴት ልጅ ብቻዋን በመሄዷ የሚፈጠርን ነገር ነብዩ እንዴት እንደተዋጉ በጣም አደገኛ ነገር የቁል ላያኽልወነ ረጁልን ቢምርአ አንድ ወንድ አንድ ሴትን ይዞ ማግለል የለበትም። ኢላ ወማአሃ አብሮ ያለ እንደሁ እንጂ ዙ መሕረም ምን ማለት ነው? ዘመድ አብሮ ያለ እንደሁ እንጂ የዛን ጊዜ ደግሞ በእክትላጥ ሌላ ነገር ሊፈጠር ይችላል። አይሆን አብሮ መንቀሳቀስ አክሲም ይሁን ምንም ይሁን ምንም ላይ ይሁን በተለያየ ቦታ የትኛውን ቦታ ይሄዱ እዚህ መሕረም ጋር ሆነው መጓዝ እንዳለባቸው ብቻዋን አንድ ሴት አንድ ወንድ ጋር ብቻቸው መሆን የለባቸው። ሶስተኛው ምንድነው? ምንድነው ሶስተኛው? ሶስተኛው ሸይጣን ነው። ከልዋ አይፈቀድም ማለት እዚህ ላይ ነው አሁን በጣም ጠንከር ማለት ያለብሽ ነገር ነው። ቀልዋ በችካላም ይሁን በማንኛውም ነገር ከልዋ አይፈቀድም። አንድ ሴትና አንድ ወንድ ለብቻቸው መሆን አይፈቀድም። ነብዩ አለይሂ ሰላቱ ወሰላም ናቸው። አደጋ ነው። በጣም እንጠንቀቅ። በጣም ከአነሆ ሐላል እያደረግነው ነው። ግን ልክ እንደ ሐላል እንደ ሐላል እያደረግነው ነው። ለምን ብዙ ዙሪያችን የተከበብነው ይርሐምከላህ ወንዶችና ሴቶች ለብቻቸው እየሄዱ እንደ ማዕረግ አይተነዋል። በአሁን ሰዓት በአሁን ሰዓት በጣም እጅግ በጣም ተውጠናል ተውስተናል ብለን የነብዩን ሐዲስ ስተነዋል ወደ ኋላ ወራአ ዙሁሪና ጥለን ከአንሁ ሐላል እየተንቀሳቀስ አንድ ወንድና አንድ ሴት ማለም ተኩን ኦክቱ አው ዘውጀቱ ባዛ ክልክል እና አደረሽ እሺ እሺ ብለዋል። ነብዩ እኮ ናቸው ያሉት። እሺ لا يخلون رجل بامرأة إلا ومعها ذو محرم አይቻልም። በቃ ማሸከልም ከተባለ ሌላ ነገር አካባቢ ሰዎች ያሉበት ወይ ሁለት ሶስት አራት አንድ ላይ እንኳን ሆኖ ያ ነገር መሆን አለበት። ቢሆን በመጋረጃ ቢሆን ማሻአላ ከመጋረጃ ጀርባ አድርጎ እንደዚህ ቢያስረዳ ማሻአላ የሚመች ነገር ከሆነ አለበለዚያ እንደ ሲባዕድ ዑለማ ሂደን የምናደርጋት እንጂ ላ ደግሞ ይሄማ አንዱ እንድና አንድ ከተማ ስብሓንላ ይሄ ብትፋቅ ልዑለማ እኮ ነው ኢጅማዕ ልዑለማ ነው የሚኖርበት ኢጅማዕ ልዑለማ ክልክል ነው ቢኢጅማዕ ልዑለማ ክልክል ወቂለ ተብሎ ضعፍ እንኳ ከሆነ አይመጣም አንድ ወንድና አንድ ሴት ይበቃል ያለ በዕስ እንኳን ሙዕተበር የሆነ የሆነ እንትን ውስጥ የሚገባ ቁጥር ውስጥ የሚገባ ምን العلماء አንዳንድ ዝም ዘመናዊ ፈትዋ ሊኖር ይችላል። ዘመናዊ ፈትዋ ደግሞ አለ። ዘመናዊ ሰዎች የሚሰጡት ፈትዋ ዘመናዊዎች ፈትዋዎች ወላ ተሳፊሩ አልመርአ አንድ ሴት ልጅን መሄድ አትችልም። አልመርአ አንድ ሴት ልጅ ኢላ ማዓ ዚ መሕረሚን ከዘመዷ ጋር እንጂ ይላሉ። መንገድ መሄድ አትችልም። ሌላ ቦታ እነ ቡኻሪ ሙስሊም የዘገቡት አለ አንድ ቀን ከነሌሉ መጓዛት ትችልም ቡኻሪ ላይ አንድ ቀን መጓዛት ትችልም ሙስሊም ላይ ጉዞ መጓዛት ትችልም እነ ሱነን አህመድ ላይ መሐመድ አህመድ ላይ እነዚህ እነዚህ ዘገባዎች ሁሉ ተጠራቅመው ስናያቸው ሴት ልጅ መሄድ አትችልም የሚል ነው የሚያስመስለው እና ወማዓሃ ዙ መሕረም ካለ እንጂ መሄድ አትችልም። ዑለማዎች እዚህ ላይ የራሳቸውን እንትን ሰጥተዋል። አይቻልም የሚለውን አንዳንዶች ደግሞ ሰላምና አምን ካለ ትሄዳለች ወይንም ደግሞ ብዙ ሴቶች ጋር የምትሄድ ከሆነ ችግር የለም ይላሉ። ወላኪን ጅምሁር አልዑለማ እና አክሰሩ አልዑለማ መሄድ አትችልም ነው የሚሉት። እብኑ ተይሚያ አምን ካለ ሰላም ካለ መሄድ ትችላለች ነው። ቅርብ ከሆነ የምታመን ከሆነ አንድ ቀን ከነሌሉ ብቻ አይባልም፣ አንድ ቀንም ብቻ አይባልም። ሰፈር ጉዞ ከተባለ ያው አደጋ አጋጥማታል ከተባለ የሰላሳ የአስር ደቂቃ መንገድ ብቻ መሄድ አትችልም። አደጋ አጋጥማል ተብሎ የሆነ እንትን ነገር ካለ ማለት يا رسول الله لك من امرأة مسكي خرجت حاجة حاجة اتسالت واني انا دقمو اكتوتي بسوسك اتسالت في غزوتي كذا وكذا بزي بزي زمتاك اتسالت هنا قال انطلق بله فحج حجة دقم امرأتك كم استجار حجة دقمي هيدا حديث متفق علينا ولا بدون مسلمنا لمن يسوان انت لما تأبيك مالتنا متفق عليه لا يحل لمرأة ان تصافر يوما وليلة متفق عليه حديث الله አልመርአ ላ የሕሉ ሊመርአትን ለሴት ልጅ አይፈቀድላትም أن تسافر يوما وليلة አንድ ቀን ከነሌሊቱ ኢላ ወማዕሃዙ መሕረም ዘመድ አላት እንደው እንጂ ሌላ ሐዲስ لا مسيرة يوم የአንድ ቀን ጉዞ መሄድ አትችልም ኢላ ወማዕሃ ዙ መሕረምን አብሯት ዘመድ አለ እንደው እንጂ ቡኻሪ ላይ ያለ ሐዲስ ላ የሕሉ ሊምርአትን ለሴት ልጅ አይፈቀድላትም أن تسافر سفرا መንገድን ልትጓዝ ኢላ ወማዕሃ ዙ መሕረም ላሃ ዘመዷ ያለ እንደው እንጂ ሙስሊም የዘገበው ወሙስነዱ ኢማሙ አህመድ ደግሞ ምን ይላሉ? ላ የሕሉ ላ የድኹሉ አለል መርአ በሴት ላይ መግባት የለበትም ረጁሉን አንድ ሰው እላ ወማአሃ ዙማሕረሚ አብሯት ዘመድ አለለው እንጂ መቀላቀል የለበትም። እቤት ውስጥ ሲገባ እቤት ውስጥ እሷ እሷ ብቻ ናት ያለችው የባሏ ዘመድ ወይንም ደግሞ ወንድሙ ይሁን የእናቱም ያባቱም በእናትም በአባት የሚገናኝ ወንድምም ይሁን ባል ከሌለ የለም ተመለስ ነው ማለት ያለባት። ባል ለለበት ማንም መግባት አይችልም። መቅናት አለበት። እስላም እኮ ነው። ለእስላም ቀና ለእንትን ለሌላ ባንቀና እንኳን ነብዩ عليه الصلاة والسلام ዑለማዎች ምን ይላሉ? ሴት ልጅ ብቻዋን አትሄድም። ለምን? የሳይድዬም ደካማ ናት፣ አቅልዬም ደካማ ናት። በጣም ደካማ ናቸው። psychologically ይጎዳሉ። እንዴት ይጎዳሉ? አውቶቡስ ላይ ብቻዋን ከአንድ ወንድ ጋር አንድ ወንበር ላይ ከተቀመጠች የሚያስቅ ካወራት አለቀ። ፈገግ ካለች በኋላ አለቀ። በቃ ሄድ መመለስ አይቻልም። እሷም ራሷን መመለስ አትችልም። ይህ በጣም ይጎዳሉ። ትንሽ ካጫወታቸው በንግግር ከተግባቡ ወይም ደግሞ ወሬው ከማረካት ወይ መልኩ ከማረካት የሆነ ነገር point ካገኘች ትሄዳለች። በዛው ልቧ ቶሎ ይፈጠናል። ለዚህም ነው ጀሰድዬ ስለሚል ዱ መህረም ካለ ግን ሀያእ ይይዛታል ከማንም አትግባባ። ይሄ ነገር አለ ለሴቶች ለራሱ አዳ شرف شرف ነው በጣም وعنه أن النبي صلى الله عليه وسلم سمع رجلا يقول ነቢዩ عليه الصلاة والسلام የሆነን ሰው ሲል ሰሙ። لبيك عن شبرمة لبيك عن شبرمة ሲል ሰሙ። ቆይ ትንቀው ልንገራችሁ መሰለኝ ዑለማዎች ምን ይላሉ? ሰዋኡን በዑደ አው ቀሩበ ሰፈር ዑለማዎች ምን ይላሉ? መንገዱ ቅርብም ቢሆን ሩቅም ቢሆን ወጣትም ሴት ትሁን አሮጊትም አዛውንት ትሁን አይፈቀድላትም ብቻዋን ነበር። ይህን አድርገዋል። ሰዋኡን መአሃ ሩፍቀቱ ኒሳ ብዙ ሴቶች አብረዋት የሚኖሩ አውላ አይኑሩም አይፈቀድላትም። ሩቅ የሚሆን ቅርብ የሚሆን አይፈቀድላትም። መዝሐቡል ሐናቢላ ወዛሂርያ ይሄ ሐንበልያዎች ያሉት ነው፣ ዛሂርያዎች ያሉት ነው። ወይ ላይ ዛሃበ ኢብራሂም ነኸይም ይሄን የዘገቡት የተናገሩት የደገፉትም ይሄን ሻዕብይም ይሄን ነው፣ ጣውስም ይሄን ነው የደገፈው። ጅምሁር አልዑለማ ደግሞ ምን አሉ? አለሻባ ወጣት ሴት ከሆነች ነው ብቻዋን መሄድ የማይፈቀድላት። ትልቅ አዛውንት ሴት ከሆነች ግን በመሳብ እንትን ፍላጎት ስለሌላት ስሜት የሚባል ነገር ስለማይላት ችግር የለም ከሴቶች ጋር አብራ መንቀሳቀስ ትችላለች። ወጣት ከሆነች ግን ወባዕድሁም ሊሩፍቀት ኒሳ ከዚህ ዑለማዎች ደግሞ ብዙ ሴቶች አብረዋት ካሉ መንቀሳቀስ ትችላለች ብለዋል። ይህንን የምንጠቅመው ብዙ ሴቶች ጓደኞቻቸው ጋር እያሉ ነው ትምህርት ሲመስል አለበለዚያ ዋናው ግን ከሁሉም ነገር ለመጽዳት ምን በምን መሄድ ነው? በመህረም መምጣት ነው መመላለስ። መህረም እዚህ ድረስ ያመጣል፣ እዛው አድርሶ ይመለሳል። ይሄ ሙሐዲሶችና የነ ሐነቢላ ዛሂርያ እነ ኢብራሂም ነፋዒ እነ ሻዕቢ እነ ጣውስ ያሉት ነው። ወጣት ከሆነች ማለት ነው መድረስ አለባቸው። ቢሩፍቀት የሚታመቅ ይችላሉ። ተባዕተ ዑለማ ይህንን ብለዋል።